السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين أيها الإخوة والأخوات بعد السلام عليكم ورحمة الله وبركاته دروسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الحج رقم الحديث 621 621ኛው ሐዲስ ላይ ነው የምንነሳው የሐጅና የዑምራ ኢህራም ምን ይመስላል በሚለው من يقرأ المتن فليتفضل مشكورا أو مشكورة بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن خزيمة ابن ثابت رضي الله عنه أن النبي صلى الله عليه وسلم كان إذا فرغ من تلبيته في حج أو عمره سأل الله رضوانه والجنة واستعاذ برحمته من النار رواه الشافعي بإسناد ضعيف طيب وعن خزيمة بن ثابت رضي الله عنه أنه أنه قال أن أن النبي صلى الله عليه وسلم كان إذا فرغ من تلبيته في حج أو عمرة سأل الله سأل الله رضوانه والجنة واستعاذ برحمته من النار آه خزيمه ኢብኑ ታቢት የተባለው ሱሐቢ ስራውን አላህ Subhanahu Wa Ta'ala ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም ካነ ነበሩ اذا فرغ እንደጨረሱ ወይም እንዲያቆሙ ምን ተልቤት ለበይክ ማለትን እንዲያቆሙ في حج حج ላይ ሆነ عمره عمره ላይ سأل الله አላህን ይጠይቁና ይጠይቁ ነበር رضوانه ውደታውን طبعا مرض እንዳሉ والجنه ጀነትንም እንዲሰጣቸው ዱዓ ያደርጉ ነበር በተቃራኒው ደግሞ ወስተዓዘ ይጠበቁ ነበረ ቢረህመቲሂ በአላህ Subhanahu Wa Ta'ala እዝነት من النار ከእሳት የሚል ሐዲስ ተዘግቧል ዘጋቢው ኢማሙ ሻፊዒ ናቸው አለ ነገር ግን ሰነዱ ضعيف ነው ከም ባለ ዘገባ ነው የዘገቡት እያለ ነው ሐዲሱ ضعيف ነው እከሌ ከከሌ ዘወራኝ ከሌ ከከሌ ዘወራኝ የሚለው ላይ በጣም አርቅቆና አዳምጦ የማይናገር ሰው ስላለበት ሐዲሱ ደካማ ነው አሉት መልእክቱ ግን ለው صح ምንድ ነበር የምንረዳው ከዚህ ሐዲስ ለበይክ የሚለው ነገር መሽሩዕ መሆኑን ሐጅ ላይም ሆነ ዑምራ ላይ ይሄም ደግሞ የነብዩ አለይሂ ሰላቱ ወሰላም አስተምሮት መሆኑን ነው ሌላው ከለበክ ስናቆም ዱዓ ማብዛት እንዳለብን ጊዜው መጠቀም አለብን ተልቢያ شعر النسك ለበይክ የሚለው የሐጅ ለበይክ ማለት ለሐጁ شعر ነው መፈክር ነው فهي من افضل اعماله حج ላይ ከሚሰሩ ትልቁ ስራ ለበይክ اللهم لبيك ማለት ነው فالدعاء ዱዓ ማድረጉ ደግሞ بعدها ከለበይክ በኋላ ሐሪዩን بالإجابة አላህ ሊቀበለው የተገባ ነው አሉ ሌላው ለበይክ የሚለው ቃል የተውሂድን ዋና መሰረት ይይዛል ተውሂድ ከተያዘ ከዛ በኋላ ያለው ቀላል ነው ነው ፈድሉ ዱዓ የዱዓ ትሩፋት سؤال الله رضوانه ورحمته አላህን ከዝነቱ ከውደታው መጠየቅ ነው የዱንያንም የአኺራንም ጥቅም የሚያስከብረው ይሄ ዱዓ ነው ማለት ነው እንዲሁም ከእሳት መጠበቅ የሙስባ ሁሉ መከሳት ነው ዑለማዎች እዚህ ጋር የሚያነሱትና የሚቆጥሩት ነገር አለ ምን አሉ ከዱዓ አደብና ስርዓት ነው ዱዓ የሚያደርገው ሰው ቀድሞ አላህን ማወደሱ ማክበሩና ማራቁ ቀዳሚ ወሳኝ ነገር ነው አንድ ሰው አንድ ሰው ጋር ሄዶ ስለምን የመጣው እንደዛ ልሰጠኝ ነው ሰጠኝ አይልም ያው መቼም ወደ እርሰው ጎራ ያልኩት የርሰው ነገር ታወቀ ስለሆነ ነው ያው ወደ በሩ የመጣን ሰው ወደ አንቱ በር የቆረቆረን ሰው መቼም በዜሮ አትመለሱትም አፍሮ አይመለስምና እርሰው ያው ኸይር ስራ ዋና ምሰሶ መሆኑን ስላወኩኝ የመጣሁትና እንደዚህ ነው አንድ ሰው የሚገባው አላህ Subhanahu Wa Ta'alaንም ላ ኢላሃ ኢላላህ በማለት አላሁ አክበር በማለት የተለያዩ ቃላቶችን በመጠቀም እና ወደ አዲሰውና ከዚያ በኋላ ይሄን ነገር አድርግልኝ ይባላል ነው የሚሉት ቀጥሉ وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم نحرتها هنا ومنا كلها منح منحار فانحروا في رحالكم ووقفتها هنا وعرفة كلها موقف ووقفتها هنا وجمع كلها موقف رواه مسلم وعن جابر رضي الله عنه أنه قال قال رسول الله صلى الله عليه وسلم أرتها هنا ومنا كلها منحر فانحروا في رحالكم ووقفتها هنا وعرفت كلها موقف ووقفتها هنا وجمع كلها موقف رواه مسلم آه نبي ሰለላሁ ዐለይሂ ወሰለም እዚህ ቦታ አርጃለሁ ብለው ሚና ውስጥ ያረዱባትን ቦታ ተናገሩ ነገር ግን ሁሉም ሰው መጥቶ እሳቸው ያረዱባት ቦታ ላይ አርዳለሁ ቢል ቦታ አይበቃም ስለዚህ መፍትሄው ምን አሉ ወሚና ሚና የሚባለው ክልል በዛ መተው የክልሉ አጠቃላይ ሚና የሚባለው ኩሉሃ ሁሏ መንሐሩን ማረጃ ቦታ ነች ብለው ተናግረዋል ስለሆነም ፈንሐሩ እረዱ ፍሪሃሊኩም ያውጓዛችሁ ያለበት ቦታ ሪሃል ማለት ያው በግመል የሚጫን ቃ ነገር ነበር ግን አሁን አንዴ ስማታችሁ በቤታችሁ ንብረታችሁ ያለበት ቦታ ሆናችሁ ስገዱ ይመስላል ድንኳን ያለው ሰው ዛው ድንኳን ይሰግዳል ማለት ነው ወጀምዑን ወቀፍቱ ሀሁናሉ ይሄስ ነው ፈንሐሩ ፍርሃኩ ወቀፍቱ ሀሁና እዚህ የምታውት ቦታ ቆም ያለሁኝ አሉ ላለው ሰው ሲናገሩ ነገር ግን ሁሉም እኔ ረገኳ ብቻ ሳይሆን ወአረፈቱ ኩሉሃ መውቂፉን አረፋ የሚባለው አጠቃላይ ያው የታወቀ መቋሚያ ነውና ሁሉም ቦታ መቆም ትችላላችሁ ግድን የተቀመኩበት ቆምኩበት መምጣት አይጠበቅባችሁም ነው ወወቀፍቱ هنا እዚህ ቦታ ያለሁኝ አሉ ደሞ ሙዘልፋ ሲናገሩ ወጀምዑን ሙዘልፋ ማለት ሁሉ ሁሉም መውቀፉን መቋሚያ ነች ብለው ተናግረዋል ነው ሐዲሱ ዘይ ነው እንትና ሙዝደሊፋ ጀምዕ ትባላለች لان الناس يجتمعون عليها ህዝቦች ከዛም ከዝም ተጠራተው መተው ሙዝደሊፋ ስለሚያድሩ ማለት ነው ያን ጊዜ በህዝብ ቁጥር በጣም ትናወጣለች ማለት ነው ለዚያ ምናልባት ጀምዕ መሰብሰቢያ እንደ ማለት ነው ሙስሊም የዘገቡት ሐዲስ ነው ماشي كذا سما كتر وعن وعن عائشة رضي الله عنها أن النبي صلى الله عليه وسلم لما جاء إلى مكة دخلها من أعلاها وأخرج وأخرج من أثرها متفق عليه طيب وعن عائشة رضي الله عنها أن النبي صلى الله عليه وسلم لما جاء إلى مكة دخلها من أعلاها وخرج من أسفلها متفق عليه عائشة ስራቸውን አላህ ይላቸውና ከሳቸው ተዘገበ ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ በመጡበት ሰዓት ለሐጅም ሆነ ለዑምራ دخلها من اعلاها ከላይ ከተራራው በኩል ነው የገቡት እያለ ነው طيب وخرج وقتوال من اسفلها ከታች በኩል እንግዲህ ሐረም እንደምታውቁት ጎርጎዳ ቦታ ላይ ያለው በቀይ በግራ ግን በአጠቃላይ ባህር ነው ማነው ተራራ ነው ማለት ነው ከሰሎ ተራራ ነው ያለው ስለዚህ ከላይ በኩል የሚባለው የመሬቱ አቀማመጥ ነው ከታችም የሚባለው የመሬቱ አቀማመጥ ነው ዝቅ ያለ ቦታ ስለሆነ ነው ስለዚህ መካ ሲገቡ ከላይ ገብተዋል ሲወጡ ከታች ወጥተዋልና መካ የሚገባ ሰው ሁሉ በዚህ መልኩ ቢገባ ይወደዳል ጥሩ ነው አገባብና ወጣጡ ለማለት ነው ከላይ ለምን የገቡበት ለምንድነው ከተባለ ከላይ መግባት ምን ይጠቁማል የያዙት ነገር ሐቅ መሆኑን እውነት መሆኑንና የበላይ መሆኑን ያመለክታል የገቡም ስለሆነ ሲወጡ ከታች ነው የወጡት ሱብሃንአላህ የገቡት የመቸው መግባት ነው የሐጃቸው ነው የዑምራ ነው ለሚለው በስምንተኛው ዓመተ ሂጅራ መካን ለመክፈት የገቡበት ጊዜ ነው በረመዳን ነው መካ ተከፈተችው ረመዳን ስንት ቀን ነው አለ ሰነተ 80 من الهجرة ረመዳን መሆኑን ነው እንግዲህ ጠቀሰው በሌላ ቦታ ካነ ረሱላህ ሰለላሁ ዐለይሂ ወሰለም يدخل من الثنيه العليا ويخرج من الثنيه السفلى من ደሞ አለ ከላይኛው ثنيه العليا ከሚባለው በዛ ይገቡ ነበር ሲወጡ ደግሞ من الثنيه السفلى ثنيه السفلى በሚባለው ቦታ ይወጡ ነበር የቦታ ስም ነው ወይም ደግሞ የመንገድ መህጃ መንጫው መንገዱ ነው ثنيه السفلى ነው ثنيه العليا የተባለው ማለት ነው طيب ለሐጅም ሆነ ለዑምራም ሆነ ለማንኛውም ነገር ለዘመቻም ቢሆንም ሲወጡ በዚህ መልኩ የሚወጥ ይላል ያው መግቢያ ወጭ የተለያየ ነው ለምን የተለያየ ያደረጉት ያው ብዙ ብለዋል ዑለማዎች በዛም በዛም ሲሄዱ ያያቸው ሁሉ የተራመዱት ሁሉ እንዲመሰከርላቸው ነው የሚባል ነገር አለ ያላያል ህክማ አለው ዝም ብሎ አይደለም በህክማ ነው ዞሮ ዞሮ የሚገባው በላይ ነው ወጣው በታች ነው ግን ቢአክሲም ቢሆን ክልክል አይሆንም ብቻ ለሐጅ ሄድ የሰው በዚህ መልኩ ቢሄድ ይመረጣል ነው ቀጥሉ وعن ابن عمر رضي الله تعالى عنهما أنه كان لا يقدم مكة إلا بات بذي طوى حتى يصبح ويغتسل ويذكر ذلك عن النبي صلى الله عليه وسلم متفق عليه وعن ابن عمر رضي الله عنهما أنه كان لا يقدم مكة إلا بات بذي طوى ثم يصبح ويغتسل حتى يصبح ويغتسل ويذكر ذلك عن النبي صلى الله عليه وسلم متفق عليه ምንድነው የሚለን ይህ ደግሞ ከአብዱላህ ኢብኑ ዑመር ተዘገበ የሁለቱንም ስራ አላህ Subhanahu Wa Ta'ala ይወደድላቸውና አነሁ አነሁ ተውራጠ ስሙ ወደ አብዱላህ ኢብኑ ዑመር የሚሄደው ካነ ነበር አብዱላህ ኢብኑ ዑመር ላ يقدሙ لا يقد لا يقدم አይገባም ነበረ መከተው መካ ለመግባት ሲመጣ ኢላ ባተ ቢዲጥወን ጧዋ በምትባለው ቦታ አድሮ አንግቶ እንጂ በጊዜ ኳ ቢደርስ ጧዋ ላይ ያድራል ነው የሚለው ከዛ ነው ጧፍ የሚነሳው ለምን ነብዩ አለይሂ ሰላቱ ወሰለም ይሄን ስለፈጸሙ አብዱላህ ኢብኑ ዑመር ማለት በጣም በጣም ሱናን በመከተል አቻ የለሽ ይሉታል hatta ሽንታቸውን የሸኑበት ቦታ ይሸና ነበር አስተናጅበት ቦታ አስተናጅ ነበር እንኳን ያደሩበት ማለት ነው ሲመጡ ወደ መዲና ወደ ከመዲና ወደ መካ ሲመጡ ደክሟቸው ይረፉ ለሶላት የሚረፉ ያቺ ሁሉ ስራ እየሰራን በሚመጣው ይባላል እንግዲህ አንድ መንገደኛ ሲሄድ ባረፈበት ቦታ ሁሉ ይሄዱ ማረፍ ያውን ምን ማስገዳጅ ነገር አልነበረም ነገር ግን hatta በዚህም ቢሆን ነብዩን አለይሂ ሰላቱ ወሰለም ለመከተል ዝግጁ ነን እንደው ከሸሪዓ ውጭ በሆነው ነገር እንኳን በሸሪዓ አለ ማለት ነው طيب ምንድነው ከዚህ ሐዲስ የምንወስደው ነገር ቢኖር استحباب الغسل عند دخول مكه መካ በሚገባ ሰዓት መታጠብ የተወደደ መሆኑን استحباب الغسل عند دخول مكه ለምን لا يقدم مكه الا بذي طوا ብሎናል እስከመቼ hatta يصبح እስከሚነጋ ድረስ ويغتسل እስከሚታጠብ ድረስ ويذكر ذلك ይሄንም ይናገር ነበር ወይም ይጠቅስ ነበር ይሄን ተግባሩን አን ነብይ ሰለላሁ ዐለይሂ ወሰለም ከነብያችን ያየና የተማረው መሆኑን ይገልጽም ነበረ እዛ ማደሩም መታጠቡንም ማንጋቱንም ከነብያችን የወሰደው ትምህርት እንጂ እንዲሁ ዝም ብሎ የሚሰራው ስራ እንዳልሆነ ይናገር ነበር አሁን ሐዲሱ ምን ሆነ የአብዱላህ ኢብኑ ዑመር ተግባር የነብያችን ተግባር መሆኑ ተገለጸ ማለት ነው ስለዚህ መካ የሚገባ ሰው በተለይ በሞቃት ሰዓት እንዲሁ በእግሩ ሄደ ሰው ስለሚያልበው መታጠብ አለ በገና ጠጋ ሲል ማለት ነው አልእግቲሳል عند دخول مكه مستحب عند جميع العلماء ሁሉም ዑለማዎች ዘንድ ገራው መታጠብ ተወዳጅ ነው الغسل لدخول مكه ليس لكونه محرما ነው መካ ሲገባ ይታጠብ የሚለው ሐጅና ዑምራ ለሚሰራው ብቻ አይደለም አሉ ኢማሙ ላይኒ وانما هو لحرمه مكه ነው ለመካ ክብር ሲባል ሐጅ እንኳን ሙህሪም ባይሆን ታጥቦ ይግባ እያሉ ነው በሀገራችን እንኳን አንዳንድ መሻይኾች የመሻይኾቻቸውን የመስጊድ መስጊድ ወይም የደርስ ቦታ ሲገቡ ቀኝ እጃቸውን አውጥተው ገላቸውን ታጥበው ስርዓት ይዘው ቀለሰስበው ይገባሉ ለምን ይመስላችኋል የሸኾቹ ምንድነው የሚባለው ሸኾቹ ሀድራ ነው ሸኾቹ ምን እየተባለ ረከቦት እየተባለ በጣም ከበረታ እየሰጡት ማለት ነው መካ እንዴት አይከበርም ይሄ ተራው ቦታ አክብሩ ያልተባሉትን እያከበሩ መካ ለምን አይከበርም ነው መካ እንግዲህ አላህ ያቀደ የተቀደሰች ያረጋት ሀገር ነች ቂብላችን ነች ለሙህሪምነት ብቻ ሳይሆን እዛች ከተማ የሚገባ ሁሉ ታጥቦ ይግባ ይወደዳል እያሉ ነው ለሁርመት መካ ስለሆነ حتى يستحب لمن كان حلالا محرم ላልሆነውም ሰው መታጠቡ ይወደዳል وقد اغتسل لها النبي صلى الله عليه وسلم عام الفتح መካን ሲከፍቱ ሙህሪም ሆኖ አልገቡም እንደምታውቁት ሐላል ሆኖ የገቡት ለዛ ማስረጃው ደግሞ ራሳቸው ላይ ጥሩ ራገጭ ነው ነበረ እንደ ኢህራም አድርገው ይሆን ይችላል አንዳንድን ራሳቸው ላይ ቆብ ነገጭ ነው ነበር ቆብ ከተጫነ ደግሞ ታቃላችሁ ሙህርም የሆነ ሰው አይለብስም ራሱን አይሸፈንም ወንድ ልጅ ስለዚህ ሲገቡ ግን ገላቸውን ታጥበዋል ወካነ ሐላላን ይሄን ያት ኢማሙ ሻፊ ናቸው ኡም የሚበከባቸው ላይ ሌላው ዚጡዋ የሚባል ቦታ ላይ ማንጋቱ መካ መካ ውስጥ በቀን ለመግባት በሌት እንዳይገባ ጥሩ ነው وهو ظاهر في الدخول نهارا በቀን መግባት ነው ያለበት ሌት መግባት የለበትም እያለ ነው ያው ከልክል ነው ማለት ሳይሆን እዛች ያደሩትና ከዛ ጧት ወጥተው ወደ መካ የገቡት በጨለማ ላለመግባት ነው ቀን መግባት አለበት ማለት ነው ይላል ወቅት ላፊ ያው ቤት ሳይገባ አይደል ስለዚህ በቀን ታይቶ ነው እንጂ በሌት የሚገባው ምንድነው ሽፍት አይደለ طيب اما تخصيص الاغتسال من هذه البئر እዛችሁ የሆነች ቢራ አለች ሊጡ አካባቢ ላይ እዛች ቦታ ላይ መታጠቡስ እዛች ቦታ ሆን ብሎ እዛች ቦታ ላይ መታጠቡና ማደሩ ይሄ راجعون الى ان ذلك واقعون في طريقه ነው መንገዳቸው ስለሆነ እንጂ እዛ ቦታ አሁን ሱና ነው ማለት አይደለም በየትኛው ማቅጣጫ ይምጣ በሌት መካ ከመግባት ጠጋ ብሎ አድሮ ጧት ላይ መግባት ነው የሚፈልገው ሌላው መካና ካባን ማክበራችን ሚን ሸዓኢርላህ ስለሆኑ ከአላህ የህግጋት መገለጫ ስለሆኑ ትልቅ ስራ ነው ذلك من يعظم شعائر الله فانها من تقوى القلوب መካን ማክበር ካዕባን ማክበር ልቦች አላህን ከመፍራት የሚቆጠር ነው ይያለን ነው ካዕባን አፍርሰው ለመስራት ብዙ መንግስታቶች አመከረዋል እና ኢማሙ ማሊክ ባሉበት ሰዓት አፍርሰን ሰዋስሏቸው ተውባካችሁ የመጣ ሁሉ ባፈረሰው ቁጥር የካዕባ ክብሩ ይጠፋብናል አሉ ክብሩ ይጠፋብናል ባለበት ይቀጥላል ትንኩታሉ እና እንደዛ ብሎ አስቀሩት ይባላል ከዛ በኋላ የመጣ ሁሉ መንግስት ያው ስርዓት ይዟል ይላል ካባ ስንል ያው ካባ ታውቁታላችሁ መስጊዱን አይደለም መስጊድ ከሆነ አሁንም ነፈር እያፈረሰ ተውታል ያሆኖችም እየፈረሱ እያፈረሰ ተውታል ያ ችግር የለም ካባ ላይ ነው ዋናው ነብዩ አለይሂ ሰላቱ ወሰለም ካባን አስተካክለው ለመስራት በሩን ዝቅ አጎ ለመስራት ሞክረው ነበር አስበው ነበር ማለት ነው ግን ለምን ተውት ከተባለ በጊዜው ሰልሞ የነበረው አዲስ ሰለምቴው ካባን በጣም አክብሮ ነው የሚያው እሳቸው ሆዶ መዶሻ ይዘው ቢያወላልቁት በቃ እስላምን እንዲያፈረስ ነው ሰው የሚቆጥረው በሰዓቱ ያለው አልተረዳም እና እሳቸው ምን አሉ እንደው ሰዎችሽ አሉ አይሻ ሲናገሩ እነዘመዶችሽ ይባላል ሰዎችሽ አዲስ እንደው ስምና የተቀበሉ ባልሆኑ እስልምና ሰርጦ ቀልባቸው የገባ ቢሆን ኑሮ ካዕባን ይሄን አንዱን በር አፍርሼ ዝቅ አድርጌ ሰራው ነበር በወዳ ደግሞ መውጫ በር ሰራለት ነበር አሉ ካዕባ ስንት በር ነው ያለው በአፋጣኝ ነግረኝ አንድ ብቻ በርግጠኝ አይታችሁታል ሁለት ሚል ወጣ በጥቅሉ አንድ በር ነው ያለው ያው መስኮት ነው በር አይደለም አሁን ያለው እሳቸው ግን እንድናሩት ያን ዝቅ አርጊ አሁን መስኮት የመሰለውን በመሰላል ነው ዑመራዎች አይታችሁ ከሆነ እንጂ ማንም መግባታችን በቁመት እኮ እጃችን አይደርስበትም እና ሰለምት ባይሆን ኑሮ ይሄና ዝቅ አርጌ በር ነበር ማደርገው በወዳ ደግሞ አቅጣጫ በመን ሩክነ ለማን በሚባለው በኩል ደግሞ አንድ በር አውጥቼለት ግፊ እንዳይፈጠር ከወዲህ የገባው ሰው ወደዛው እንዲወጣ ማለት ነው አደርገው ነበረ ግን ምን ይሆናል ሰዎችሽ ገና አዲስ ናቸው አሁን ከአባን ባፈርስ እስልምና ያፈረሱ የሚመስላቸውና ባለበት ይቀመጣሉ አያችሁ አንዳንድ ጊዜ መሆን ያለበትን ነገር አየሩን አይቶ የተቃዋሚውን አይቶ ሁኔታውን አይቶ ነው የሚሰራው طيب ሰሞኑ ጠቅላይ ሚኒስትሩ ሲናገሩ ሰምታችኋል ራስን ሳያዘጋጁ እርምጃ መውሰድ ለአንድያው መጥፋት ያመጣል ብለዋል እና እሳቸውም ከመገንባቴ ይሄንን ግንባታ ብሎኬቱን ከመደርደር ሌላውን ኢማን ከቀልባቸው ፈቃዋለሁ እንድባቸዋለሁ ብሎ በመፍራት ታውት እያለን ነው ኋላ ላይ አብዱላህ ኢብኑ ዙበይር አርባቱ ኹላፋ ራሺዲን ከህሩ በኋላ አብዱላህ ኢብኑ ዙበይር መጡና ያን ጊዜ ነብዩ አለይሂ ሰላቱ ወሰለም ተውት ሰግተው ነው የሰዎች ነገር አዲስ ለሆኑ አሁን ላይ ግን ሰርጦ ኢማኑ ገብቷቸዋልና ካሁን በኋላ ካባና ፍርሰብ ብንሰራው ምንም የሚያመጣው ለውጥ የለም ብለው አብዱላህ ኢብኑ ዙበይር የመካ ላይ ሙባይዓ ተደርገው ነበርና አፈርሰው በሩን ዝቅ አድርገው ሌላ በራው ተሰሩት ለምን ነብዩ አለይሂ ሰላቱ ወሰለም ስጋቱ ይዟቸው ነው እንጂ ምኞታቸው አውቀው ማለት ነው በዛ ጊዜ የነበረው መንግስት ደግሞ እንደምታውቁት ስንትን ሱሐባ ያረደው ሰው ነበረ ማን ይባላል ያው በመካ አካባቢ ያለው ሐጃጅ ኢብኑ ዩሱፍ ይባል ነበርና ዋናው ሻም ላይ ያለው መንግስት ነው ትልቁ መንግስት ግን እዚህ መዲናና መካ ዙሪያ ሐጃጅ ነው ዋናው እንደ መንግስቱ ነው ያለው ማለት ነው እሱ መጥቶ አብዱላህ ኢብኑ ዙበይርንም አንጠረጠራቸው ይህን ስራ ሰርተዋል ብሎ እንደገና ዋናው መንግስት እያለ ሙባይ አላደርግም ብለህ ለራስ መንግስት አቋቁመሃል ብሎ ሰቀላቸው ይባላል ታላቁን ሱሐቢ እንደገና ካባንም አፍርሶ እሳቸው ያስተካከሉት እንደገና መልሶ ወደ ነበረበት ሀታ ኋላ hadisun ሲነግሩት ይባላል የሚገርምጉት hadisun ሲነግሩት ምን ነው beneber በነበር በነበረበት እሱ እንደሰራው በዛው ትቸው በነበር አለ ይባላል አላየ ሐል ማክበር አለብን ከማክበር አንፃር ያስተውሰ የሄዱበት ማጋጣሚ አለ ለማለት ነው ታሪኩና ለማንሳት የፈለኩት وعن ابن عباس رضي الله عنهما انه كان يقبل الحجر الاسود ويسجد عليه رواه الحاكم موقوفا ቀጥሎ ያለው ሐዲስ አብዱላህ ኢብኑ አባስ ናቸው አሁን የሚዘገቡ ተመሳሳይ ነው انه كان يقبل الحجر الاسود حجر الاسود ይስሙ ነበር አብዱላህ ኢብኑ አባስ ويسجد عليه سجود የሚያደርጉበት ነበር ይደፉበት ነበር ማለት ነው ሐኪም ዘግበውታል መርፎ አድርገው ነብያችን ጋር ደረስ አድርገው በሐቂ ደግሞ መውቁፍ አድርገው መውቁፍ የአብዱላህ ኢብኑ አባስ አባባል አድርገው ማለት ነው ዘግበውታል ሀጀር አሶል መሰማ አለበት ያው ትክክል ሐዲሱ ضعيف ነው ይሄ ቢሆንም ግን መሳም እንዳለበት في الصحيحين ያለ ሐዲስ አለ ነብዩ ማን አብዱላህ ማን ነው ዑመር ሙኸጣብ ሀጀር አሶልን ሳሙና አቃለሁ ድንጋይ እንደሆንክ ነብዩ አለይሂ ሰላቱ ወሰለም ሲስሙ ባላይ ኑሮ ባልሳምኩ ነበረ አጠቅም አትጎዳ ብለዋል ይሄ ሐዲስ ነው ሷሂህ ነው ነብዩን ባላይ ኑሮ ማለት ያው ነብዩ ሰርተውታል ማለት ነው ይሄ ተረጋገጠ ነው ሱጁድ ያረጉበት ነበር የሚለው ግን ማስረጃ ያስፈልገዋል ይሄ ሐዲሱ ضعيف ስለሆነ ስለዚህ ضعيف አርገውታ ወረጀህ الذهبي في الميزان وقفه ورواه طيالس والدارمي وابن خزيمه وابن سكن والبزار من حديث جعفر بن عبد الله محمد بن عباد بن جعفر عن عباس مرفوعا حادث ضعيف ነው ዝሮ ዝሮ ሀጀር አስወር ያው ከጧፍ ከመጀመራችን በፊት እንስመዋለን ከቻል መጨረሻ ምን عبد الله بن عباس አባባል ሀጀር አስወድ ስጁድ ማድረጉም ይወደዳል ማለት ነው ያሳያል ነገር ግን መርፉዕ ሆኖ አልጸደቀምና ሱጁድ ለማድረጉ በቂ ማስረጃ ያስፈልገዋል ስለዚህ ጋር ያለውን አሁን አንሰራበትም አንቀበለውም እንደውም ኢማሙ ማሊክ አነ السجود على الحجر الاسود بدعه ብለዋል እንኳን ሐዲስ ሊኖር ሐጀር አስወድ ላይ ሱጁድ ማድረግ ቢዲያ ነው ነው ስለዚህ ሱጁድ ማለት መሳሙን አይተው ነው እንበል እንግዲህ ሷይ ሆኖ ቢመጣ ሐዲሱ አያስቸግረንም ምን እናደርገዋለን ያው ስመውታል ዝቅ ብሎ የሚሳሙ ዝቅ ብሎ ሲስሙት ያየ ሰው ስጁድ አደረጉ ይላል ስለዚህ በዛ ነው ስለዋለን ችግር የለው ተፈضل وعن وعنه رضي الله تعالى عنه قال أمرهم النبي النبي صلى الله عليه وسلم أن يرم أن يرموا ثلاثة أشواط ويمشوا أربعا وأن يمشوا بين الركنين متفق عليه ከብኑ አባስ ተዘግቧል ስራቸውን አላህ ይወድላቸውና እነሆ ቃል እርሳቸው አሉ ማለት አመረሁም አዘዋቸዋል النبي ሰለላሁ الله عليه وسلم መልእክተኛ ማንን ያዘዙት ሱሐቦችን አመረሁም የሚለው ተውራጦ ስሙ አመረ ሱሐበተ ማለት ነው ሱሐቦችን አዘዋል ማን النبي صلى الله عليه وسلم ነብያችን ምን እንዲያደርጉ አየር ሙሉ እንዲያረተርቱ ማረት ረት ታቀላችሁ አይደል ሰላም ለመጀመሪያውን ወይምሹ እንዲጓዙ ወይም በግራቸው ቀስበው እንዲራመዱ አርባን አራቱን ዙሪያ 3 ደምር 4 7 ነው ጧፍ የሚሆነው ሰባት ሲባል አንድም ሰው ይሳሳታል ሰባት ለመምላት ስንት መዞር እንዳለበት በደንብ ቸክ አድርጉ አንዳንዶቹ ሲጀምሩ አንድ ይሉና ዙሮ መተው አንድ ሲሞሉ ሁለት ይላሉ ላ አቶ ተነስተን ዙረን ሄደን ስንመጣና እዛው ስንደ ሁለተኛ ስንደርስ ነው አንድ የምንለው በደንብ እንዲገባችሁ ገና ሃጅራ ስንጀምር አንድ ካል? ዙረ ስትመጣ ሁለት ነው ያ ደግሞ አይሆንም ገና አንድ ነው አይዞር ነው ዙረ መተን ስንገጥም ነው አንድ የምንለው አሁንም ደግሞ ዙረ መተን ስንገጥም ሁለት ነው የምንለው እንደዚህ ከሆነ በደንብ ይለያቸዋል እሺ ወይም ሻርባ ማ በይነ ሩክነይኒ ወይም ሻርባን አራቱን ቀስ ብለው እንዲሄዱ በሁለቶቹ ማዕዘናት ማ በይነ ሩክነይኒ ማት ሩክነ የማንና ሩክን ሀጀር አስወድ ማለት ነው ሀጀር አስወድ የሚገኝበትና የየመኖች ሩክን የሚባል አለ እነዚህ ሁለቱ ናቸው የሚዘየሩት ሌሎቹ አይዘየሩም ለምን አራት ሩክን ያለው አራት ማዕዘን ሁለቱ ናቸው የሚዘየሩት በተለይ ሀጀር አስወድ ከተገኘ ሰየው ካልተገኘ በርቀት ምን እንደዚህ ሩክነ ለማን ከሆነ ካገኘነው ቦታውን በእጃችን እንደዚህ نستلمه ካልደረስንበት ግን አንጠቅስም እና بين الركنين ከሩክነ የማኒ እስከ ሩክነ ሐጀር አስወድ ባለው ቀስ ብለው እንዲሄዱ አዘዋቸዋል ይሄም ራሱን ቻለ ህክም አለው ቁረይሾች ብያቸዋለሁ ባለፈው እነዚህ ወባ የጨረሳቸው ሰዎች እኮ ነገ ይመጣ አሉ ብለው ነበር ያደረሰ ነብዩ ሩጫ በቦታ ቀስ ብላችሁ ሄዱ አሉ አይሰማም طيب ስለዚህ መጀመሪያውን ሩጫ የተፈለገው ኃይልን ለማሳየት ስለነበረ በዛን ጊዜ ደግሞ ካዕባ በአብዛኝ ሰው የሚቀመጠው የሚያው በላይ በኩል ነው እቺ አሁን ክርት የምታዋት እየገቡ የሚሰግዱባት ማለት ነው በዛ በኩል ነው ሩጫው ያለው በታች በኩል ግን ሩጫ የለም ቀስ ብሎ ነው ካባው ስለሚገረሽ አያውም ነበር ይላል እንደገና ሁለት ሩክኒ ዘይራ ሁለት ሩክን ይዘይር የሚያልኳቸው ደግሞ ነብዩ ነብዩላህ ኢብራሂም ሲገነቡት በሰፊው ነው በገነቡት ይሄ ታጥሮ የምታዩት እየገቡ የሚሰግዱባትም የተወሰነው ቦታ ወደ ካዕባ ውስጥ የገባ ነበር አንዴ ተንዶ ወይም ጎርፍ በልቶት እሳት ወስዶት እንትን ጎርፍ ወስዶት እሳት በልቶት ነው ሲያድሱ ቁረይሾች حرام ገንዘብ እንዳይገባ ብለው ሲሞክሩ ገንዘባቸው በዛ ልክ በኢብራሂም ለከ ለመስራት አልቻለም ከወዲህን ቀንሰው አሉ ስፋቱን ቀንስና በሐላል ገንዘብ ነው የምንጨርሰው ብለው ጨረሱት ኋላ ላይ ግን ካባ የሚባለው እስከ ስለሚመጣ ያንን አቋርጦ መሐከል ላይ አልፎ ከሄደ አንድ ሰው ጧፉ ጧፍ አይሆንለትም ያ እንዳይሆን አሁን አጠሩት እንደምታውት እንዳይገነቡት አፍርሶ መስራቱ የካባን ክብር ያጠፋል ብያቸዋለሁ እ ተሰራ በመሐከል በዛ አሁን ዘጉት መሰል እንጂ በወዲ ሆቶ በወዳ ምግብ ያላት እቺ ቅርጧ በዛ ያለፈ ሰው ያ ነገር እንዳይሆን ምልክቱን ሰጥተው አስቀመጡት ማይዘየሩት ስለተቀነሰ በዛ በኩል ነባር ሩክን አይደለም ያለው በወዲህ ግን ነባር ሩክን ስለሆኑ ይዘየራሉ ነው ቀጥሉ ሰዓት ካለ وعن ابن عمر رضي الله تعالى عنهما أنه كان إذا طاف بالبيت الطواف الأول خب ثلاثا ومشى أربعا وفي رواية رأيت رسول الله صلى الله عليه وسلم إذا طاف في الحج أو العمرة أول ما يقدم يقدم فإنه يسعى ثلاثة أطواف بالبيت ويمشي أربعة, أربعة متفق عليه Mm-hmm. ስቀራ ቆየው ሐዲስ ነው እንዴ ቀጥሎ ተርጉም ያለውኝ عفوا وعن ابن عمر رضي الله تعالى عنه أنه آه، كان إذا طاف بالبيت طواف الأول حب ثلاثا ويمشي أربعا وفي رواية رأيت رسول وعنه رضي الله تعالى عنه لم أرى لم أرى رسول الله صلى الله عليه وسلم يستلم من البيت غير الركنين الركنين اليماني رواه مسلم وعن ابن عباس رضي الله عنهما أنه قال عبد الله بن عباس ስራቸውን አላህ ይወደላቸውና ከሳቸው ተዘገበ ምን አሉ ቃል ለም አረ ረሱል الله ለም አረ ለም አራ ነበረች አሊፍ ማናት ያ ነበረች ለም ስትመጣ ቆርጣ ተጥራታል እንደማጭድ ጃዚማ ስለሆነች ለም አረ ብለን ነው የምናነበው ረሱል الله صلى الله عليه وسلم ያ አላህ መልእክተኛ አላየሁም የስተሊሙ ሲጨብጡ ወይም ደግሞ በእጃቸውን ሲያሳርፉ አላየሁም ሚን البيت ከበይቱላህ ከካባ غير الركنين ከሁለቱ ማዕዘኖች ውጭ እነዚያም ደግሞ አልየማንየይኒ በስከ የመን በኩል የሚገኙ የሆኑት ሁለቱ ሲቀሩ ወዲያ ያለው አይዘየርም ቅድም እግራቸዋለሁኝ ነባሩ ማዕዘን ስላል አይደለ ይሄኛው ግን ኢብራሂም የሰሩት ማዕዘን ትክክለኛው ማዕዘን ስለሆነ ነው رواه مسلم مسلم ዘግቦታል አልየማንየይና አንዳንድ ቦታ ደግሞ ሩክነል የማን እንለዋለን አንዱን ብቻ አሁን ይሄኛውን ማስገብቶ ሁለቱም የመናዊ የሆኑ አለ ወይም ወደ የመን በኩል ያለው አሉ እናት ምን ትባላለች በአረበኛ እናት በአረበኛ ኦም አባትሳ አባት ደግሞ አብ ይባላል ግን አንዳንድ ጊዜ ፈለግ ባንድ ቃል ምን እንላቸዋለን አበወይን እንላለን አበወይን ሁለት አባት አለ እንዴ ሁለት አባቶች ማለት ነው እናትን ጨፍልቆ ነው አብሮ እናትን ጨፍልቆ አበወይን ዋሊደይን ዋሊዳ የነበረውን ዋሊደይን አብራ ከአባት ጋር ትገባለች ምስራቅና ምዕራብ አለ ሁለቱን በአንድ ቃል ለመጠቀም ስንፈልግ ምን እንላለን መግሪበይን መሽሪቀይን እንላለን ፀሐይና ጨረቃን ጨረቃ ከሆነ ቀመር ነው የሚባለው ፀሐይ ከሆነ ሸምስ ነው የሚባለው ነገር ግን በአንድ ልንጠራ ስንፈልግ በማሳጠሪያ ቀመሬ ወይም ሸምሴ እንላለን አንዱ ካንዱ ጋር ጨፍልቀን ማለት ነው ሁለት ጨረቃዎች ወይም ሁለት ፀሐዮች ለማለት ሁለት ፀሐይ አለ ሲባል አይ ጨረቃ ነው ሸምስ ያለው እዚህ ጋር ይባላል አሁንም እዚህ ጋር غير الركنين اليمانيين እያለ ነው ያኛው ሐጀራ ሰው ያለበት ሩክ ነው የሚባለው ማለት ነው ያኛው ሩክ ነው ማለት ነው የሚባለው ግን ባን ጨፈለቀው ነው እና በዝበኩ አባረኛው ቃል በጣም ብዙ ሞልቷል የሚጠራ ከልቀመረን ለሸምስ ወልቀመር ወልአበወይ ለአቢ ወልኡም እንደምንጠቀመው ነው ይላል እና ከሁለት ውጭ ነብያችን አዘየሩምና ሌላው እንዲያዘየሩ ነው ግን የሀገራችን ሰው ምን እንደሚያደርገው ሰጃዳውን ይዛል ጥምጣሙን ይዛል የኡምራ ልብሱን ያነሳና በየግድግዳው እየሄደ ይፈገፍገዋል በያራ በሁሉም ሙሽ ኮርናው ብቻ ሁሉም ላይ ይፈገፍግና ያችን ወስዶ ሳጥ ነው የሚያስቀምጠው ሀገር ወስዶ እንግዲህ ከፈል ያረጋት እንጂ አላቅም ተበሩክ ያረጋ ይቀመጥባት ነው መስራት እንጂ በልብስ ፈግፍጎ መውሰድ አይደለም በእጅ ከደረሳችሁበት ዘይሩ ነው ሰው ከሆነ በርቀት ቢሆን ጥቀሱ ተብሏል ሌላው የምንፈጋፈገው ነገር የለም ዱዓ ቁሞ ዱዓ ማድረግ ብቻ ነው ከተፈለገ እሺ ቀጥሉ وعن عمر رضي الله تعالى عنه أنه قبل الحجر حجر الأسود وقال إني أعلم أنك حجر لا تضر ولا تنفع ولولا أن أن ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك متفق عليه أيوة وعن عمر رضي الله عنه أنه قبل الحجر وقال إني أعلم أنك حجر لا تضر ولا تنفع ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك من مثل عمر أنه عمر قبل سامو الحجر حجر الأسود تقول دنجاي وقال ከሳሙን በኋላ ጠንቅቄ አንከ ሀጀሩን ድንጋይ መሆንከን ጌታን ህያል ድሜ ሳምኮ እያሉ ነው ላ ተድሩ አትጎዳም አሉ ወላ ተንፈዑ አትጠቅምም አሉ ሀዳ ለምን ሳምከኝ ለምን ሳምከው አይ ወለውላ አንኒ ራይቱ ረሱላህ ያአላህ መልእክተኛን ባላይ ኑሮ ያአላህ መልእክተኛ ባላይ ኑሮ ይቀበሉ ከሲስሙህ ማቀበልቱከ ባልሳምኩ ነበር ሲስሙ ማየቴ እኔም መሳም እንዳለብኝ ያመለክታልና ለዛ ነው ሳምኩህ እዚህ ጋር ሌላ አንድ ሐዲስ አለ ሐጀር አልአስወድ ነገ በአኺራ ለሳመው ሰው ምስክር ሆኖ ይቀርባል ይላል لان فلانا ቀበለኒ ወቢአነ ፍላነተን ቀበለትኒ እያለ እከሌ ዘይሮኛል እከሌ ዘይረኛለች እያለ ይመሰክራል ተብሏል ስለዚህ ነገ ቂያም ቀን አጀር አሶድ አሁን አልጠቀበም እንዴ ነገ አላህ ፊት የሚመሰክርልህ ሁሉ ለኛ ጠቃሚ አልሆነም እንዴ ጠቃሚ ነው ሀዳ لم لا تضر بنفسك ማለታቸው ነው ولا تنفع لا تضر አትጎዳም ወላ ተንፋ አትጠቅምም بنفسك በራስህ ማለታቸው ነው እንጂ ወኢላ በአላህ ፍቃድማ ነገ አኺራ ጀነት ላይ ለዘየረው ሰው ምስክር ይሆናል ተብሏል ጥቅም ተገን ይገኛል ነው ወይም ደግሞ ላተን ላተዱሩ ወላ ተንፈኡ في الدنيا ማለት ነው ዱንያ ላይ ያለ አጠቅም ማጎዳ ማለት ነው አኺራ ላይ ሳይሆን ይሄን ያሉበት ለምንድነው ዑመር ከተባለ አሁን እንኳን የሚያስቸግሩን ክርስቲያኖች አሉ ለምንድነው የሁሉ ሰው ይዛ የሄደ ካባ ወደ ካባ የሚሰግደው ለምንድነው ያን ድንጋይ የሚስመው ለምንድነው እናንተስ እያመለካችሁ አይደለ የኛን ታቦት ብቻ እንዴት አይሆንም ትላላችሁ ይላሉ አሁንም ዑመር ይሄን የተናገሩበት ምክንያት ዋናው እሱ ነው አንዳንድ ሰው ሲስሙ ያየ ሰው ለድንጋው ለዚህ ይሰገዳል ማለት ነው የሚለውን ነገር እንዳይረዳ የአላህ ተዛዝ ነው እንድንስምህ ያደረገን አላህ ባያዘን ኑሮ አንተን ማንስምህም ነበር ማለት ነው ስለዚህ አሁንኛ ታቦትም ሆነ ማንኛውም ነገር ሲሰግዱለት ስናይ ለምን የምንለው አላህ አላዘዘምና እንደውም ከልክሏል ከአላህ ውጭ ላለ ነገር አታጎንብሱ አትስገዱ ብሏል መጽሐፋቸው በትክክል ታቦት ሰርተው ለታቦቱ ሱጁድ ማድረግን አዟቸው ቢሆን ኑሮ እኛም አንከራከራቸውም ነበር ለነሱም ችግር አልነበረውም ለምን አልተፈላሰፉም ቁርአን ዋን መጽሐፍ ያላቸውን የሰሩት እንል ነበር? አይደለም ያልታዘዙትን ነው ሲፈልጉ ለከብት ይሰግዳሉ ሲፈልጉ ለፀሐይ ይሰግዳሉ ሲፈልጉ ለትልቅ ንጉስ ይሰግዳሉ ምንም አይሰግዱለት አለ? አንዴ ገብርኤል አንዴ ማርያም እያሉ ይጠቅማል ይጎዳል ይያሉ አገር ከራካ ሰላም ያደርጋል ይያሉ እዚህ ጋር ነው ችግሩ ማንኛውም ሰው የሚያደርገው የዒባዳ ዘርፍ አንደኛ መሆን ያለበት ለአላህ ብቻ ነው ሁለተኛ የምንሰራው ዒባዳ ትዕዛዝ መምጣት አለበት ከፈጣራችን ትዕዛዝ ከሌለ አንሰራም ሐዳ ነብዩ አለይሂ ሰላም ሳሙት ብለዋል እንዴ ሳሙት እንጂ እሳቸው ሳሙ ብለዋል እንዴ ከተባለ ወለኩም ፊ ረሱልላሂ ኡስወቱን ሐሰናው መሳማቸው መንገድ እያሳዩን ነው እሳቸው መከተል ያለብን አላህ አዞናል አዎን ለዋል እናንተ ግን አልታዛችሁ ነው የምንላቸው ሐዲሱ ሙተፈቁን አለይሂ ነው አለይሃል ጥሩ አነጋገር መስናገቱ ዑመር የተውሂድ ነገር በጣም ሰው እንዲገባ ስለሚፈልግ ነው